السلام عليكم ورحمة الله وبركاته يسمى العدل طيب الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ክቡራና ክቡራት ኢንሻአላሁ ተዓላ የተለመደው ሳምንታዊ ደርሳችን ቡሉጉል መራም من ادله الاحكام لابن حجر العسقلاني ከተሰኘው ኪታባችን ዛሬ بمشيئه الله تعالى ሐዲስ ቁጥር 134 ነው 35 134 ይመስለኛል አዎ ከሱ እንጀምራለን ማለት ነው ርዕሳችን ባቡል መዋቂት ነው ኪታቡ ሶላህ ሶላት ውስጥ ሲሆን ባቡል መዋቂት ስለ ሶላት ጊዜ የሚገልጽ ምዕራፍ ላይ ያለ ነው من يقرأ المثنى فليتفضل مشكورا መትን የሚቀራለ السلام عليكم ورحمة الله وبركاته عليكم السلام ورحمة الله بسم الله الرحمن الرحيم الحمد لله رب العالمين وبك نستعين على امور الدنيا والدين عن أبي هريرة رضي الله عنه عنه أن النبي صلى الله عليه وسلم قال من أدرك من الصبح ركعة قبل أن تطلع الشمس فقد أدرك الصبح ومن أدرك ركعة من العصر قبل أن تغرب الشمس فقد أدرك العصر متفق عليه ولمسلم عن عائشة رضي الله عنها نحو وقال سجدة بعد الرك بعد الركعة ثم قال بدل بدل ركعة بدل ركعة ثم قال والسجدة إنما هي الركوع ركعة طيب آه، وعن أبي هريرة كأبو هريرة ከአብዱ الرحማን ابن الصخر ከተባለ ሱሐቢ ተዘገበ ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ምናሉ ان النبي صلى الله عليه وسلم يا الله سبحانه وتعالى ملكتኛ قال ብለዋል ማለትን ዘገቡልን ነው من ادرك ያገኘ የደረሰ ሰው من الصبح ከሶላት ከሱብሂ ሶላት ከፈጅር ሶላት ركعه አንድን ረካ አግኝቶ ሰግዶ ሁለተኛውን ረካ ሳይሰግድ ፀሐይ የወጣበት ሰው ማለት ነው ግን አንዷን ረካ ቀብለ አንተ ተጥዋ الشمس ፀሐዋ በመውጫዋ ከመውጣቷ በፊት አግኝቶ ወይም አግኝታ የሰገደች የሰገደ ሰው ፈቀድ አደረከ የሱብሂን ሶላት በጥቅሉ በሰዓቱ አግኝቶ ሰግዷል ይባላል ወይም ሰግዳለች ይባላል አንዷን ረካ ወቅቱ ላይ ሁለተኛዋን ረካ ግን ፀሐይ ከወጣም በኋላ ሊሆን ይችላል ይጨርሳል ለማንኛውም ሰግዶታ በዚህ መልኩ ማለት ሰዓቱ ሳይወጣ የፈጅር ሶላት ሰዓት ሳይወጣ ሶላት ውስጥ ገብቶ አንድ ረካ አግኝቷል ከዛ በኋላ ኳ ፀሐይ ቢወጣበትም ሶላቱን በሰዓቱ እንደሰገደ ይቆጠርለት አዘዋው ቢዝ ቦታ ላይ ሰዓት ላይ ማለት ነው አንድ ረካ ብቻ ነውና ያገኘው ጊዜው አልፎታል ጊዜው አልፏታል ቀዷ እንደሰገደ ይቆጠራል ይቆጠርባታል የሚባል ነገር የለም ስለዚህ የአንድን ሶላት ጊዜ አግኝቶ ሰግዷል ለመባል አንድ ረካ አምስት በግዜ ማግኘት አለበት ነው ባጭሩ ይሄ ለፈጅር ሲሆን እንደገና ደግሞ ወመን አድረከ ረካዓተን አንድ ረካዓ ያገኘ ሰው من العصر ማለት من وقت العصر ከአሱር ጊዜ ሳይወጣ አንድ ረካ አገኘ ቀብለ አንተ غروب الشمس የአስሮት የሚወጣው ፀሐይ ሲገባ ነውና ፀሐይ ከመግባቷ በፊት ከአስር ረካ አንድ ረካ ያገኘ ሰው فقد ادرك العصر የአስርን ሶላት ወይም ጊዜ አግኝቶ እንደሰገደ ይቆጠርለታል የሚለው የቡኻሪና የሙስሊም ዘገባ ነው አንድ ላይ ሆነው ማለት ነው ወሊ ሙስሊሚን እንደ ሙስሊም ዘገባ ደግሞ አና አይሸተ ከአይሻ በመጥቀስ ይቅድሙ ከአቡ ሁረይራ ነበረ ይሄ ደግሞ ለየት ባለ መልኩ ከአይሻ በማንሳት ረዲየላሁ ዐንሃ ነህውሁ አሁን ያሳለፍነውን ሐዲስ የመሰለ አቀነባበር ዘግቧል ነው ወቃለ ባይሆን ብሏል ሰጅደተን من ادرك ሰጅደተን ነው የሚለው من ادرك ረካዓትን ሳይሆን ማለት ነው በደለ ረካዓተን من ادرك ረካዓተን በሚለው ቦታ من ادرك ሰጅደተን ነው የሚለው من اطلاق البعض واراده الكل ይልታል ግማሹን አካል ጠቅሶ ሁለመናውን ሰውየው ማሰብ እንደማለት ነው ሰጅዳ የሚባለው ከሶላት ውስጥ አንዷ ክፍል ነች ረካዓተ ማለትም ከሶላቱ አካል አንዷ አካል ነች አንዷ ዘርፍ ወይም አንዷ ክፍል ነች ግን የተፈለገው ሰጅዳም ሲባል አንዱ ረካዓ በሙሉ ነው ረካዓተን ሲልም ሙሉ ረካዓ የተፈለገው ثم قال ዘገባው መጨረሻ ላይ ብሏል ወሰጅደቱ ሰጀዳ ሰጅዳ ማለት ምን አድረከ ረካዓተን ሲል የሚጠቀመው ወይም ገለጸው ቃል ማለት انما هي الركعه ነው አንዴ በግንባሩ የሚደፋው ብቻ እንዳይመስላችሁ ጠቅላላ ሙሉ ረካዓ የተፈለገው አንድ ረካዓ ምን ሲያካትት ነው ረካዓ የሚባለው ምን ሲያካትት ነው መቆምን ማጎንበስን ከዛ መነሳፍን ከዛ መውረድን ሁለት ስጁዶችን ያ ሁሉ አካቶ ነው ረካ ምንለው ስለዚህ መን አድረከ ሳጅደተን የሚለው ዘገባ በማዕና ረካአተን ማለት እንደሆነ ልትረዱ ይገባችኋል ብሏል ነው የሚለው ሰጅዳ ሩኩዑንም ስጁድንም የሚያጠቃልል እንጂ ስጁድን ብቻ አይደለም ነው እና እዚህ ጋር አሁን ምንድነው ትልቁ መልእክቱ የዚህ ሐዲስ የፈጅር ወቅትና የአስር ወቅት ረጅም እንደሆነና ሱብህም ፀሐይ ሲወጣ ነው ጊዜው አለፈ የሚባለው አስር ላይም ፀሐይ እስካልገባች ድረስ ባለው ነው አገኘ የሚባለው ነው ተፈضل بسم الله الرحمن الرحيم وعن أبي سعيد الخدري رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا صلاة بعد الصبح حتى تطلع الشمس ولا صلاة بعد العصر حتى تغيب الشمس متفق عليه ولفظ مسلمين لا صلاة بعد صلاة الفجر طيب وعن ابي سعيد الخدري ابو سعيد الخدري كتب على الصحابي تزجب رضي الله عنه انه قال ارسو على من على سمعت رسول الله صلى الله عليه وسلم يا الله ملكتنيا سمعتالهኝ يقول ሲናገሩ لا صلاه سجدت የለም بعد الصبح ከሱብሂ በኋላ ሶላት መስገድ አይፈቀድም ለማንኛውም ሰው حتى تطلع الشمس ፀሐይ እስከምትወጣ ድረስ ሱብሂን የሰገደ ሰው ፀሐይ እስከምትወጣ ድረስ ባለው መስገድ አይፈቀድለትም ፀሐይ የወጣችም አይፈቀድም ትንሽ ከፍ ካለ በኋላ እንጂ ወላ ሶላተ بعد العصر የአስርን ሶላት ከሰገዱ በኋላም ሶላት የሚባል ነገር የለም حتى تغيب الشمس ፀሐይ በመግቢያዋ እስከምትጠልቅ ድረስ طيب እንግዲህ ሱብሂን የሰገደ ሰው ማለታችን ነው አንዳንድ ሰው መስጊድ ጀማዓት ሰግዷልና ከዚህ በኋላ ከሱ በኋላ አይሰገድም ተብሏል መስገድ የለብኝም ብሎ የሚያቆም ሰው አለ እንደዛ አልተባለም ከአሱር በኋላም ሶላት የለም ሲባል ለሰገደ ሰው ነው አሱር ሰግዶ ለጨረሰ ሰው ከአሱር በኋላ ሱና አይሰግድም ለማለት እንጂ ያልሰገደ ሰውማ መስጊድ በተሰገደ በአንድ ሰዓት ወይ ካንድ ሰዓት በኋላ ቢመጣና ሊሰግድ ቢፈልግ እሱ ጋር እያንዳንዱ ያው ገደብ አለው ከሱብሂ በኋላ ከሱብሂ በኋላ የማይፈቀደው ሱብሂ ለሰገደ ሰው ነው እስከመቼ ፀሐይ እስከሚወጣና ከፍ እስከምትል ከአስር በኋላ ደግሞ መስገድ አይቻልም የተባለው አሁንም ለሰገደ ሰው አስርን እስከ ፀሐይ እስከምገባ ድረስ ባለው መስገድ አይፈቀድም ነው ከዛ በኋላ የመግሪቦት ገባ ይሰገዳል ማለት ነው طيب متفق عليه ولفظ مسلمين የሙስሊም ዘገባ ግን ሶላተ بعد ሶላት الفجر ነው የሚለው የቅድሙ ላ ሶላተ بعد الصبح ነበር ከሱብህ በኋላ ነበር ያሁኑ ግን ላ ሶላተ بعد ሶላት الفجر ከፈጅር ሶላት በኋላ ከፈጀረ በኋላ ሳይሆን ከፈጅር ሶላት በኋላ ሶላት የለም ያው የፈጅር ሶላት ቢሆን እንጂ ለማለት ነው وله عن عقبة بن عامر وله لمسلم عن عقبة بن عامر عقبة بن عامر كتباله بتلالفوا حديث مسرت ثلاث ساعات كان رسول الله صلى الله عليه وسلم ينهانا أن نصلي فيهن وأن نكبر فيهن موتانا ሶስት ጊዜዎች ነው የሚለው ثلاث ساعات ማለት ሶስት ሰዓቶች ካነ ረሱላህ የአላህ መልእክተኛ ነበሩ የንሃና የሚከለክሉን አንሰለ فيهن እነዚያ ሶስት ወቅት ላይ መስገድን ነብዩ አለይሂ ሰላቱ ወሰላም ይከለከሉ ነበር ሲል ዘገበ ዑቅባ ኢብኑ አሚር ማለት ነው ሶስት ሰዓት ላይ መስገድ አይፈቀድም ሶስት ሰዓት ስንል ጧት ቀን ማታ ላይ ማለት ነው ወይም ደግሞ በሌላ አባባል ፀሐይ ሲወጣ መሃል ሰማይ ላይ ሲኮን ስትጠልቅና ስገባ ማለት ነው እሺ አንሰሊ አስገድ فيهن እዛው ወቅት ላይ ወአን ነቅቡረ ከመቅበርም فيهن እዛው ወቅት ላይ መውታና ሙታኖቻችንን መቼ መቼ ነው ከተባለ حين تطلع الشمس ባዚገተን ቦግ ብላ ፀሐይ በምትወጣበት ሰዓት እስከ መቼ hatta ተርተፊያ ከሰማይ መውጫ ማነው ከፀሐይ መውጫ ትንሽ ከፍ እስከምትል ማለት ነው ስንዝር ያከል وحين يقوم قائم الظهيره ጀርባ ላይ ያለው ቋሚ ፀሐይ በሚቆምበት ሰዓት ማለት ፀሐይ መሃል ሰማይ ላይ በምትሆንበት ሰዓትም አይሰገድም ነው حتى تزول الشمس ፀሐዋ ወደ መግቢያዋ ዘንበል እስከምትል وحين تضيف الشمس እንዲሁ ፀሐይ በሚቀርብበት ሰዓት አይሰገድም للغروب ፀሐይ ለመግባት ቀረብ ባለችበት ሰዓትም አይሰገድም ማለታቸውን ዑቅባ ኢብኑ አሚር አስተላልፈዋል ነው والحكم الثاني ሁለተኛው ብያኔ عند الشافعي شافعي ዘንዳ من حديث ابي هريره ከአቡ ሁረይራ ሐዲስ የተዘገበ ሲሆን ተገንቷል ቢሰነድን ضعيف ደካማ በሆነ ሰነድ ወይም ዘገባ ማለት ነው ወዛደ ጨምሯል ዝሁ ላይ ኢላ يوم الجمعه የጁሙዓ ቀን ሲቀር የጁሙዓ ቀንስ ይፈቀዳል ሊል ነው وكذا لابي داود عن ابي قتاده نحوه እንደዚሁም አቡ ዳውድ አቡ ቀታዳን ጠቅሶ ይሄን የመሰለ ሐዲስ ዘግቧል ዘግቧል አስተላልፏል ነው የሚለን ኢላ يوم الجمعه የጁሙዓ ቀን ሲቀራ የጁሙዓ ቀንስ መሃል ሰማይ ላይ ያለ መስጊድ ይፈቀዳል ነገር ነው እሺ ቃይሙ الظهير ማለት ያው ፀሐይ መሃል ሰማይ ሲቆም ለማለት ነው ከዚህ ሐዲስ ከሱቢ በኋላ መሰገድ እንደሌለበት ከአስር በኋላ መሰገድ እንደሌለበት ያሳያል እሺ ቀጥሎ ምንድነው የሚለው ትርፍ ሶላት እንግዲህ በእነኚህ ወቅቶች ሰዓት መስገድ የተከለከለ ነው እያለን ነው ምክንያት ያላቸው ሶላቶች ከሆኑ ግን ለምሳሌ በዛ ሰዓት መስጊድ የገባ ሰው ሁለት ረካ ሳይሰግድ እንዳይቀመጥ ተብሏልና ሊሰግድ ይችላል ውዱ አድርጎ የገባ ሰው ሊሰግድ ይችላል ስነተ ውዱ ማለት ነው እንደዚሁም ኩሱፍ ነገር ካጋጠመ በዛ ሰዓት ፀሐይ መጋረድ ማምን ነገር መስገድ ይችላል ነው አንዳንዶቹ ሰበብ ቢኖረውም አይቻልም የሚሉም አሉ ሰበብ ማለት ከውጭ የመጣ ሰው ወደ መስጊድ የገባ ሰው በመግባቱ ብቻ ረካዓትን ሳይሰግድ መስጊድ ላይ እንዳይቀመጥ ተብሏልና ይሄ ሰበብ ይባላል ነው ያሉን ያሉት ለማንኛውም ከፈጅር በኋላ ፀሐይ እስከምትወጣ ሶላት እንደለለ በግልጽ ያስቀመጠበት ነው ነው ቀጥሎ وعن جبير بن مطعم رضي الله عنه قال قال رسول الله صلى الله عليه وسلم يا بني أبد مناف لا تمنع أحدا طاف بهذا البيت وصلى أي ساعة شاء من الليل أو نهار رواه البخاري وصححه الترمذي وابن حبان رواه ايش رواه الخمسة عفوا طيب بخاري 20 سنه وعن جبير بن مطعم جبير بن مطعم قال على من على قال رسول الله صلى الله عليه وسلم يا الله ملكتنيا اندي بلوال يا بني عبد مناف ان انت يا عبد مناف ልጆች ዝርያዎች ወይ مكان يا ያሳድሩ نبرت نسو نبرنا ነበሩና ላተምነዑ አትከልክሉ አሐደን አንድንም ጧፈ የጎበኘን ሰው بهذا البيت በዝበካዕባ ላይ ወሰላ ከዚያም ደግሞ የሰገደን ሰው እንዲያከለክሉለት እንዲያከለክሉት አየተ ሰዓት ሻአ በፈለገው ማንኛውም ሰዓት ቢሰግድ እንዳትከለክሉት አሉ ሲፈልግ ሚለልን ከሌሊት ይሁን አው ነሃርን ከቀንም ይሁን ያሰበውን ከመስገድ በዚህ ቤት ላይ ይሰግዳሉ ካለ እንዲያከለክሉ ብለዋል የሚለው ዘገባ ነው رواه خمسة አምስቱ ዘግበውታል ወሰሐው ትርሚዚ ወብኑ ሒባን ትርሚዚና ኢብኑ ሒባን ጥሩ ሐዲስ ብለው አሞካሽተውታል ነው የሚለው አብዱ መናፍ ለነብዩ አለይሂ ሰላቱ ወሰላም ስንተኛ አባታችን ይመስላችኋል ቅድማያት ነው መቼም ግን ስንተኛ ይመስላችኋል አብዱ መናፍ هو الاب الرابع للنبي صلى الله عليه وسلم ለነብያችን አራተኛ አባታቸው ነበር ነው የሚለው وكانت ذريته فيهم سقايه الحجج والرفاده የስራ ድርሻቸውም ያው ሐጅ የገባውን ሰው ማብራት ማጣት ነበረ ይሄ ደግሞ በቁረሾች ዘንድ ትልቅ ክብር ያለው ተግባር ተደርጎ ይታሰብ ነበረ ነው እሺ በማንኛውም ሰዓት ከካባ ላይ ጧፍ ያደረገ ሰው እንዳልከለ ያሳያል ነው ከሌልቱም ሆነ ከቀንም ብሎ በግልጽ አስቀምጦታል አየተ ሰዓት ማለት በተከለከለው ሰዓት ሆነ አልሆነ ነገር ነው የሚያሳየው እሺ ቀጥሉ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وعن ابن عمر رضي الله تعالى عنهما أن النبي صلى الله عليه وسلم قال الشفق الحمرة رواه الدار القطني وصحح ابن خزيمة وغير وغير وغيره وقف وقفه على ابن عمر طيب وعن ابن عمر ከአብዱ الله ابن عمر ተዘገበ رضي الله عنهما ስራቸውን አላህ ይወደላቸው የአባትየውንም የልጁንም የዑመርንም ኢብኑ ዑመር አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃለ ብለዋል አሸፈቁ ጅባስ በሌት የምንለው ወይም ወጋገን የምንለው አልሁምረቱ ቀዩ ነው ብለው ተናግረዋል رواه الدارقطني دارقطني ዘግበውታ ወሰሐብ ابن خزيمه وغيره وقفه ابن خزيمه ሆነ ሌሎቹ ሐዲሱ መውቁፍ ነው ብሎታል وصحح ابن خزيمه ابن خزيمه صحيح አድርጓል وغيره ከሱም ሌላ ያሉ ዑለማዎች وقفه ይሄ ዘገባ መቆሙን على ابن عمر በአብዱ الله ابن عمر ላይ መቆሙን አርፍተዋል ወይም ትክክለኛ ዘገባ እሱ ነው ብለዋል መውቁፍ ከሆነ ደግሞ والموقوف من اقسام الضعيف ነው አብዱላህ ኢብኑ ዑመር የቆመ ነው ማለት የእሳቸው ንግግር ሆነ የተነገረው እንጂ ረሱል አለው ብለው አይደለም የዘገቡት ማለት ነው ሸፈቅ ማለት እንግዲህ ወጋገን ማለት ሙቅ ቀይ ሆነ ማለት ነው አሸፈቁ አልሁምረቱ ቀይ ማለት ነው የሌሊቱ አብዛኙ ሲሄድ ጅባስ ምን ነው ወይ ሞጋገን ምን ነው እየገባ ይመጣል ይላል እሺ قروا قروا مثلا وعن ابن عباس رضي الله عنهما قال قال رسول صلى الله عليه وسلم الفجر فجران فجر يحرم فجر يحرم الطعام وتحل فيه الصلاة وفجر وفجر وفجر تحرم فيه الصلاة أي صلاة الصبح ويحل فيه الطعام رواه ابن خزيمة والحاكم والصححه ولحاكم من من حديث جابر نحوه وزاد في الذي يحرم الطعام إنه ذهب مص ذهبه ذهب إنه ذهب مستطيلا في الأفق وفي الآخر إنه كذا كذانب بالصرحان طيب እንግዲህ እየነገሩን ያሉ አሁን እያየናቸው ያሉ ሐዲሶች በጥቅሉ የሶላትን ወቅት በደንብ እያብራሩ የመጡት የመግሪብ ወቅት ለምሳሌ ሸፈቁ እስካልገባ መግሪብ አለ ሸፈቁ ከገባ ኢሻ ይገባል ብሎ ነበር አሁን ያሳለፍነው درس ደግሞ አሸፈቁ አልሁምረቱ የሚለው ሐዲስ ማለት ነው ሸፈቅ ባቀዩ ቀዩ ነው ማለቱ ቀዩ ነው ቀዩ አይደለም ነጩ ነው ከቀዩ በኋላ የሚመጣ ነጭ አለ እሱ ማለት ነው ሸፈቅ እያሉ የሚከራከሩ ሰዎች ስላሉ የለም ሸፈቅ ማለት አልሁምራቱ ሁምራ ነው ብለው አብዱላህ ኢብኑ ዑመር ዘግበውታል ወይም ደግሞ ረሱል አለይሂ ሰላቱ ወሰለም አስተምረዋቸዋል ነው መርፎ ዘገባ ስለዚህ በተቀርጉ ሸፈቅ ማለት ቀዩ ነው ከዛ ውጭ ነጩ እንዳይመስላችሁ ነው ስለዚህ ሸፈቅ እስካለ ድረስ የመግሪብ ወቅት አለ ሸፈቁ ከወጣ በኋላ ቀዩ ማለት ነው የኢሻው ገብቷል ለማለት ወቅቱ ይነገራል وعن ابن عباس كعبد الله بن عباس تذكر رضي الله عنهما أن أنه قال قال رسول الله صلى الله عليه وسلم الفجر فجران ፈጅር ሲባል ሁለት አይነት ነው የመጀመሪያው አልፈጅሩ ማለት ፈጅር ማለት ፈጅራኒ ማለት ሁለት አይነት ፈጅር ነው ያለው ደግሞ ምን ምን ነው አንደኛ ፈጅሩን يحرم الطعام አንደኛው ፈጅር መብራት መጠጣትን ክልክል የሚያደርግ ነው ቢመን ይሪዱ ሲያም ማለት ነው እጾማለሁ ወደፊቱን ቀን የሚነጋውን ብሎ ላሰበ ሰው መብላት መጠጣት የሚከለክል የሆነ ነው አንዱ ፈጅር ማለት ፈጅርን ሷዲቅ ፉቃዎች እውነተኛ ፈጅር ማለት ነው ፈጅሩን يحرم الطعام وتحل فيه الصلاه ሶላት መስገድ ደግሞ የሚፈቀድበት አያሹት የምን ሶላት የሱቢ ሶላት ማለት ነው የሱቢ ሶላት የሚፈቀድበት የሆነ ፈጅር አለ ከፈጅር በኋላ ሱብስና ቢሰግድ خلاص ሶላት ቢሰግድ خلاص ሌላ ወፈጅሩን ተህሩሙ في ሶላቱ ሶላት ከልከል የምትሆንበት ሶላት ሱብህ ማለት ነው ويحل فيه الطعام ምግብ ደግሞ እዛ ሰዓት ላይ መብላት የሚፈቀድበት የሆነም ተዘግቧል ወይም ደግሞ አለ ማለት ነው ስለዚህ ፈጅር ሲባል ሁለት አይነት ነው አንደኛው ምግብን ክልክል ያደርጋል ሶላት እንዲፈቀድ ያደርጋል ምግብ መብላት ስለሚጾም ሶላት ደግሞ እንዲፈቀድ ያደርጋል ማለት የፈጅር ሶላት ወቅቱ ገብቷልና መስገድ ይቻላል ማለት ነው ሁለተኛው ሶላት ወስቶ መስገድ የሚፈቀድበት እንዲሁም ويحل فيه الطعام مبلات የሚፈቀድበት የፈጅርን ካዲብ የምንለው ውሸታሙ ፈጅር ያልፈጀረው ጅር የሚመስል ማለት ነው رواه ابن خزيمه ابن خزيمه ዘግቦታ والحاكم حاكم وصححه حاوي سباب وصححه ማለት ሁለቱም ሶሂህ ብለውታል ابن خزيمه حاكم ማለት ነው ፈጅርን ካዚብና ፈጅር ሷዲቅ ያው የመጀመሪያው ፈጅር ወተኛው ፈጅር የሚባልበት የመጀመሪያው ፈጅር አዛን ሁለት አዛን የሚያደርጉ ሰዎች ፈጅር ላይ የሚያደርጉበት ሰዓት ነው ይሄኛው ሐዲስ ሙሳ ያብራራው ወሊል ሐኪሚ ሐኪም ባሰላለፈና በዘገቡት ምን ሐዲስ ጃቢር ከጃቢር አንስተው ከአብዱላህ ኢብኑ አባስ ሳይሆን ከጃቢር نحوه ይሄን ሐዲስ የመሰለ አለ ወዛደ ግን ጨምሯል في الذي ذاته يرى يحرم فيه ذا يحرم الطعام ምግብ መብላት ክልክል የሚያደርገው ፈጅር ላይ انه ሱ يذهب ይጓዛል ወይም ይወጣል ሙስተጢለን ረዝሞ في الافق ላይ ሰማዩ አድማስ ላይ ወደ መሃል ሰማይ ነው ሽቅብ የሚያድገው ነው ፈጅር ካዚቡ እውነተኛው ፈጅር ከሆነ ግን እውነተኛው ፈጅር ከሆነ ግድም ነው ወደ ቀኝና ወደ ግራ ማለትም ወደ ደቡብና ወደ ሰሜን ነው የሚበተነው ወደ መሃል ሰማይ ሳይሆን ነው طيب وذلك الذي يحرم الطعام انه يذهب مستطيلا مستطيلا في الافق الادماس ላይ ሽቅ ብሎ የሚያርገው አሉ وفي الاخر እዛኛው ላይ ደግሞ انه كذا نبي سرحان ሲርሃን የምትባል አውሬ እንደዛች ክንፍ ነው እንደዛች ምንድነው ጅራት ማለት ነው ጅራት የቀበሮን በሩት ጅራቷን ስታቆመው ማን ምንድነው ግድምና ግድም የሚዘረጋ የሆነ ለማለት ነው ተከፈጅ ካያችሁት ወደ ቀኝና ወደ ግራ የሚበተነው በሽተኛው ሲሆን ደግሞ ሽቅብ ነው በሽተኛ ሲሆን ሽቅብ ነው የሚያድገው ማለት ነው ሙስተጢል ማለት استطال الشيء استطالة ይባላል بمعنى طال وامتد وارتفع ማለት افق የሚባለው الناحيه من الارض ومن السماء ከምድር ወደ ሰማይ ሽቅብ ሲሆን ነው ነው ጀሙ አፋቅ ይሉታል ሲርሃን ማለት ተኩላ ታውቃላችሁ ውሻ የመሰለች ነገር ፍየል የምትበላው ማለት ነው ምን የምትባለው ተኩላ ነው አይደለ ዚእቧ ማለት ነው አረበኛው ዚእብ ይላታ በላ ቦታ እዚህ ቦታ አሁን ሲርሃን ያላት እዛ ደግሞ ዚእብ ይላታል ለምን እሷን ጠቀሰ ወደነቡሁ يمتد مستطيلا ممتدا مرتفعا የትክክለኛው ፈጅርና የሷ እንትን ተመሳሳይነት ስላለው ነው በሷ ሊመስል የቻለው ነው የሚለው አላየሃል እኛ ለኩራ ጋር ምን ወሰደን ያው ለጊዜው በሚገባቸው ቋንቋ ሊነግሯቸው ፈልገው እንጂ እኛ አሁን ፈጅር ትክክለኛው ፈጅርና ውሸታሙን ፈጅር ማረጋገጥ ስንፈልግ አንደኛ ውሸታሙ ቀድሞ የሚወጣው ነው ሳይፈጅር የፈጅር የሚያስመስለው ሁለተኛ ሽቅ ወደ ሰማይ ነው የሚያደርገው እሱ ከታች ፀሐይ ከምትወጣበት ወደ ላይ ትክክለኛው ፈጅር ከሆነ ግን ይበተናል ወደ ቀኝና ወደ ግራ ወይም ደግሞ ወደ ሰሜንና ወደ ደቡብ ማለት ነው እንደዛ የሆነው እውነተኛው ፈጅር ይባላል ነው እሺ ስለዚህ ፈጅር ሁለት መሆኑን በግልጽ እያስቀመጠልን ነው የመጀመሪያውና ሁለተኛው በምሳሌ እንዲታወቅ አሁንም እያስቀመጡልን ነው የመጀመሪያው ፈጅር ፈጅር ካዲብ የምንለው ጾመኛ ወደፊት መጾም ላሰበ ሰው ቢበላበት ችግር የለውም ማለት ነው ነገ ለሚጾመው ሰውዬ ቢበሉ ቢበላ በዛ ሰዓት ክልክል አያደርግበትም ለምን ሌሊቱ ገና አለ አልፈጀረምና ማለት ነው ሁለተኛው ከሆነ ግን يحرم على من اراد الصيام الاكل ነገ ጾም ይውላለሁ ብሎ ለሚያስብ ሰው በዛን ሰዓት መብላትም ክልክል ያደርጋል ትክክለኛው ፈጅር ማለት ነው لان ظهوره هو بدايه النهار የሁለተኛው ፈጅር ብቅ ማለት የቀኑ ብቅታ ወይም ጅምርትን ያሳያልና ነው ወተሂሉ في الصلاه ያለው ደግሞ የፈጅር ሶላት ሲገዛ ሳለ ይቻላል ማለት ነው ለምን የፈጅር ወቅት ሰዓት ገብቷልና ይላሉ شامدو وعن ابن مسعود رضي الله عنه قال قال رسول الله صلى الله عليه وسلم أفضل الأعمال الصلاة في أوقاتها رواه الترمذي والحاكم وصححه وأصله في الصحيحين طيب عبد الله بن مسعود وعن ابن مسعود كعبد الله بن مسعود معرفنا رضي الله عنه سراچون الله رضي الله عنه عبد الله بن مسعود قال رسول الله صلى الله عليه وسلم يا الله መልእክተኛ ተናግረዋል ምን ብለው افضل الاعمال ከስራ ሁሉ በላጩ ትልቅ ቦታ የሚሰጠው ከመልካም ስራ ሁሉ በላጩ ስራ አሰላቱ ስግደት ነው ስግደቱ ደግሞ ተመቸሳ ሳይሆን في اول وقتها ሶላት ወቅት መጀመሪያ መጀመሪያ ላይ ዙሁር ለምሳሌ ከ6 ሰዓት እስከ 7 ሰዓት ነው ከተባለ 6 ሰዓት ላይ መስገዱ ማለት ነው ያወል ወያ ሁሉም ሶላት መጀመሪያ መጀመሪያ ላይ መስገዱ ይበልጣል ነው ባለፈው እንደ ተነጋገር ነው ኢሻ ሲቀር ኢሻ ላይስ ወደ አራት ሰዓት ማስጠጋቱ ይወደዳል ብለናል رواه الترمذي ترمذي ዘግበዋል والحاكم امام حاكم وصححه ትክክል ብለውታል واصله ማለት بمعنى معنى الحديث የዚህ ሐዲስ ዋና ፍሬ ሐሳቡ في الصحيحين ቡኻሪና ሙስሊም የሚገኝ ትክክለኛ ሐዲስ ነው ነው واصلهما መሰረቱ ቁም ነገሩ ማለት ነው እሺ እንግዲህ ሶላት የራሱ የሆነ ቦታ አላት እያንዳንዱ አምስት አውቃት ሶላት የራሱ የሆነ ተነግሯል በዛ ሰዓት ማለት ነው ልክ እንደገባ መስገድ ማለት ነው መዘግየት ጥሩ አይደለም ማዘግየት አንድ ሱብህ ላይ አንጉ የሚል ነገር ነበረ እሱ ደግሞ መጀመሪያ ወጥ ላይ ሶላት ገብታችሁ ቁርአን በማርዘም አንጉ ማለት እንጂ ከዛ ውጭ ሆናችሁ ማለት አይደለም የኢሻ ሶላት ደግሞ እስከ 4 አካባቢ የሌሊቱ አንድ አራተኛ እስከሚሄድ ወጥ ቢሆንም ቢወደድ ይወደዳል ብለናል ከዚህ ካሆነ ዑሙም የምናወጣው እሱ ነው ያሁኑ ጀነራል አነጋገር ነው ከስራ ሁሉ በላጩ ምንድነው ስላቸው ሶላትን በአወል ወቅት መስገድ ነው የሚለው ጥቅል አነጋገር ነው ከዛ ውስጥ ይሻውታል ነው طيب وعن ابي محظوره كابو محظوره تزجب رضي الله عنه ስራውን አላህ Subhanahu Ta'ala ይውደድለትና አቡ መህዙራ የሚባሰው ነበር አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃለ ብለዋል ማለት ተዘገበ አወሉ ወቅቲ የጊዜው መጀመሪያ መጀመሪያው ሪድዋኑላሂ የአላህ ውደታ የሚገኝበት ነው ወአውሰጡ መካከለኛው ደግሞ ረህመቱላሂ የአላህ እዝነት የሚገኝበት ወአኺሩ መጨረሻው አካባቢ ደግሞ አፉላህ የአላህ ይቅርታ የሚገኝበት ነው ብለዋል ማለት ተዘግቦ ነበር اخرجه الدارقطني بسند ضعيف جدا በጣም በወረደና በደከመ ዘገባ ዳረቁኒ ዘግበውታል ይለናል ወልትርሚዚ ኢማሙ ትርሚዚ በዘገቡት من حديث ابن عمر كعبد الله بن عمر በመጥቀስ نحوه ይህን የመሰለ ሐዲስ አለ دون الاوسط اوسط የሚለው ሲቀር واوسطه رحمه የሚለው የለም ነው وهو ضعيف ايضا ይህም ضعيف ሐዲሱ የሚነሳ የለውም ነው ሐዲሱ ضعيف ነው ረመዳን ላይም ታስታውሱ ከሆነ اوله رحمه وسطه كذا ومغفرة وكذا የሚል ነገር ሐዲስ አለ ያም ضعيف ነው ይህም ضعيف ነው طيب የአላህ ይቅር ማለቱ በማንኛውም ሰዓት አለ እዝነቱን በማንኛውም ሰዓት አለ የሚገደበት ነገር የለም ነው እሺ وعن ابن عمر كعبد الله بن عمر تزجب رضي الله عنهما የአባትንም የልጅንም ስራ አላህ ይወደላቸውና ان رسول الله صلى الله عليه وسلم قال يا الله سبحانه وتعالى መለክተኛ ተናገሩ አሉ ማለት لا صلاه بعد الفجر ከፈጀረ በኋላ ሶላት የለም ኢላ ሰጅደተይኒ ማለት ኢላ ረካዓተይኒ ማለት ሁለት ረካዓ ረካዓተይ ሱብሂ ማለት ነው የሱብሂ ሱና ካልሆነ በቀር ከፈጀረ በኋላ አይሰገድም ብለዋል رواه خمسة الا النسائيه ከነሳይ በስተቀር አምስቱም ዘግበውታል ነው ወፊ ሪዋያት አብዱ الرزاق አብዱ الرزاق የሚባለው ዘጋቢ በዘገበው በኩል ደግሞ لا صلاه بعد طلوع الفجر الا ركعتين الفجر يشوف ሲፈስረውና ሲያብራራው لا صلاه بعد الفجر الا سجدتين የሚለውን لا صلاه بعد طلوع الفجر فجر ከወጣ በኋላ ሶላት የለም الا ركعتين ሁለት الا ركعتين الفجر የፈጅር ሁለት ረካ ካልሆነ በቀር ሌላ ሶላት አይሰገድም ይሄም የቅድሙን በደንብ አስተካከለው ከፈጅር በኋላ ሶላት የለም ማለት የፈጅር ሶላትም አለ ከዛ ውጭ ደግሞ ሁለት ረካ ይሱስና ይሰገዳል ከፈርዱ በኋላ ከሆነ ግን ምንም ሶላት የለም ፀሐይ እስከምትወጣ ተብሏል ومثل للدارقطني عن ابن عمرو بن العاص رضي الله عنهم ከፈጅር በኋላ ሶላት የለም ማለት ከፈጅር ሱናዎች ውጭ የለም ማለት ነው እሺ አንድ ሐዲስ አለችን وعن ام سلمة رضي الله عنها ام سلمى سراوان الله يودللاتنا كسوا تزغبا ام سلمى سراوان الله سبحانه وتعالى يودللاتنا قالت علج صلى رسول الله صلى الله عليه وسلم على عسره نبي عليه الصلاه والسلام አስርን ሰገዱ አለች ኡሙ ሰለማ ከዚያስ ثم دخل بيتي ከዚያም እኔ ቤት ገቡ አለች ገብተውስ ምን አደረጉ ፈሰላ ረካዓተይን ሁለት ረካዓ ሰገዱ ሱና በደም ተከታተሉ ቅድም ከአሱር በኋላ ሱና የለም ብለናል ያሁኑ ደግሞ ሷሂህ የሆነ ሐዲስ ነው እኔ ቤገቡ ከአሱር ሶላት በኋላ ነብያችን አለይሂ ሰላቱ ወሰላም እና ሰላ ረካዓተን ሁለት ረካ ሰገዱ እያለች ነው ማናት ምናቸው ናት ሙሰለማ ቤታቸው ናት ፈሳቱሁ ምንድነው የምሰግዱት ሶላት የምን ሶላት ነው ደግሞ ከአስር በኋላ አይቻልም ብለዋል ነበር ብዬ ጠየኳቸው فقال ነብዩ አለይሂ ሰላቱ ወሰለም መልስ ሰጡኝ ማለት ነው አሁን ከአስር በኋላ ሱና የሰገርኩበት ምክንያቱ እ عن ركعتين بعد الظهر الظهر ሶላት በኋላ ሁለት ረካ የሰገደ በሱና እሱን ሳልሰግድ ቢዚ ሁኜ ቆየሁኝ ስለዚህ ስላለፈኝ አሁን መስገድ አለብኝ ብዬ ሰገርኩኝ ማለት ነው فصليتهما ሁለቱን ረካ ሰገርኳቸው አልአን አሁን እንዳየሽኝ አሉኝ አለች አሃ የዙሁር ከሆነ አሁን አሱር ላይ ያለው ታንቱ የዙሁርን እዚህ ጋር መስገድ ይቻላል ማለት ነው እኛም የዙሁር ሱና ካለፈን በዚህ ሰዓት ቀዷ እናውጣ ማለት ነው አልኳቸው ትላለች فقلت አልኳቸው አፈነቅዲህማ ቀዷ እናውጣ እናውጣቸው እንደኛም اذا فاتتا ሁለቱም ካመለጡኝ የዙሁር ሱና ሁለቱም ረካዎች ካመለጡን እኛም እንስገዳቸው ወይ ብዬ ጠየኳቸው ቃለላ ለምን ተብሎ ላ እንዳትመልሱ አሉን اخرجه احمد امام احمد ዘግበውታል ወለአቢ ዳውድ አቡ ዳውድ በአሰላለፈው አና አይሸተ ከአይሻ በመጥቀስ ከኡሙ ሰለማ ሳይሆን ይህን የመሰለ ሐዲስ አለ ረዲየላሁ عنه عنه بمعناه عنها ነው አይደል ረዲየላሁ عنه كتب عنه الى بتتصل عن عائشه قال رضي الله عنها ነው بمعناه ማለት ያለፈውን የሐዲስ ፍሬ ሐሳብ ያካተተና የያዘ ማለት ነው ነብዩ አለይሂ ሰላቱ ወሰለም እንደምታውቁት ኸይሩል አመሊ አድወሙሁ ብለዋል ከስራ በላጩ ቀጣይነት ያለው ነው ወኢን ከለ ብታንስ እንኳን አንድ መታም ስራ ሲቀጠልባት ነው ጥሩ ምትሆነው ስለዚህ ዙሁር ላይ እንግዲህ አመቱ አጋጣሚ እነሱን በማስተናገድና ምንም በማድረግ ሱና ለመስገድ busy ሆነው ነበረ ከዛ በኋላ ከአስር በኋላ አስር ከሰገዱን በኋላ አሳወሱና ሰገዱአቸውን ዘሁት ረካዎች የምን ሶላት አመጣው በየሰይቃቸው አይ ከዙር በኋላ ሆትረካ ረካ መስገድ የነበረብኝን ለመስገድ አልመቼ ብሎ ቢዚ ሆኜ ሳሰግድ ቀርቼ እንግዲህ አመጣብኝ ነው አሉ እና ዙህር ላይ ያለፈው ያሰገኩትን አሶ ላይ ቀዳው ወጣሁ ማለት ነውን ስላቸው አፈተቅድህም እኛ የምናውጣ ማለት ነው ስራቸው ላ እናንተማ አታወጡም ማሉኝ ነው አخرجه አህመድ ኢማም አህመድ የዘገቡት ሐዲስ ነው እንግዲህ ከአስር በኋላ ካለው የነብያችን መስገድ ለራሳቸው የሆነ ልዩ ነው የተፈቀደው ማለት ነው አንደኛ ይሰሩት የነበረን ስራ መቀጠል ስላለበት ነው طيب አንዴ ከጀመሩት መቀጠል ስላለበት ነው ከዛም በኋላ ቀዳው ነው በገርማችኋል እኮ የዛን ቀን መስገዳቸው ብቻ አይደለም አዳምቴን ካደረኩኝማ ይሄ ቢያጋጥመን እንደዚህ ማድረግ አለብን ወይ ስራቸው ላ የለም ብለውናል ነው ሐዲስ ምን የሚያመላክተው በአንድ በኩል ፈርዱ ሶላት ጋር ይሰገዱ የነበሩ መደበኛ ሱናዎች ካለፉ ከጊዜያቸው በኋላም ቢሆን ሊሰገዱ ይችላል ነው ይሄ خلاف የለውም ችግር የለውም ነገር ግን ከአስር በኋላ መሆኑ ነው የከበደው ከአስር በኋላ መስገድ ክልክል ስለሆነ እንጂ የከበደን ለሳቸው ግን ተችሏል እንዳት እናውጣው ስትላቸው አታውጡ ማለታቸው ለኛ አይፈቀድም ነው የሚያሳየው دل هذا الحديث على ان قضاء راتبه الظهر التي بعدها بعد صلاه العصر من خصائصه صلى الله عليه وسلم ለሳቸው ተፈቅዷል ለኛ አይፈቀድም ለሳቸው እንደተፈቀደ አይሳቸው አንደኛ ከሌላው የሚለዩበት ብዙ ነገር አላቸው ሁለተኛ فمهامه كثيره وكبيره ያለባቸው ኃላፊነት የሥራ ድርሻቸው ከባድና ትልቅ ከመሆኑ አንፃር ለሳቸው ተፈቅዷል ማለት ነው والله تعالى اعطاه ذلك لتكميل ثوابه واعماله ጠቅላላ ስራቸው የተሟላ ደሞዛቸው የተሟላ እንዲሆንላቸው አላህ የሰጣቸው እድል ነው ማለም ይወጣ غይሩ አው ማለም ይወጣ غይሩ ለሌላ ያልሰጠው ለሳቸው ሰጣቸው ወይም ለማንም ያልተሰጠው ለሳቸው ሰጣቸው من نوافل العبادات وهي كالوصال ووجوب صلاه الليل مما هو مذكور في كتب خصائص ነብዩ አለይሂ ሰላቱ ወሰላም የሚለዩበት በርካታ ነገር አለ ማታ ሳያፈጥሩ ውለው? እንዲሁ መቀጠል እንደሚፈቀድላቸው ሁሉ እኔ እንደናንተ አይደለሁም የሚያበራ የሚያጠጣኝ ያለ ብለዋል እናንተ ግን የላቸውም አታቸው ስለዚህ ለሳቸው ውሷል አለጣጥቆ መጾም ተፈቅዷል ለኛ ግን አለጣጥቃቸው አትጾሙ ተብለናል ሌላው የሌሊት ሶላት በነብዩ አለይሂ ሰላቱ ሰላም ላይ ዋጅብ ነበር ለኛ ግን ሱና ነው እንደዚህ የመሳሰል ነገር እንዳለው ሁሉ ለሳቸውም ከአሰር በኋላ ቀራ ተፈቅዶላቸዋል እኛ ግን በዛን ሰዓት ተከልክለናል ለማለት ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين